على رسول الله صلى الله عليه وسلم أن بلد الرسول الله بسم الله الرحمن الرحيم وعن ابي سعيد الخدري رضي الله تعالى عنه قال اصيب رجل في احد رسول الله صلى الله عليه وسلم في ثمار ابتاعها አባ ሰዒድ الخدري ምን ይላሉ ቃል ኡሲበ ረጁሉን አንድ ሰው አጋጠመው አሉ ፊ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ደረሰበት ፊ ቲማሪን ኢብታዓሃ በገዛት ፍራፍሬ ላይ የሆነ አደጋ ደረሰባት አሉ ፊ ቲማሪን ኢብታዓሃ ፈከቱረ ደይኑ እዳው በዛ። ሰውየው እዳው በዛ። ፊሲማሪን ኢብታዓሃ በገዛው ፍራፍሬ አታክልት አታክልት ላይ የሆነ አደጋ ደረሰበት። ፈከቱረ ደይኑ እዳውን በዛ ሰውየው። ፈአፍለሰ በጣም ደህየ ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ተሰደቁ ዐለይህ በሉ ሶደቃ ስጡት ለወንድማችሁ ሶደቃ አዋጡለት አሉ። ፈተሰደቀ ናሱ ዐለይህ ሰዎች ለሱ ሶደቃ እንዲሰጡት ተደረገ። ሰዎች ሰደቃ ሰደቁለት ፈተሰደቀ ናሱ አለይ ወለም የብሉግ ዛሊከ ያ የተሰጠው ስጦታና ለሱ ያወጡት እንትን ወጪ ወለም የብሉግ ዛሊክ ወፈአ ደይን እዳውን ሊሞላለትና ሊዘጋለት አልቻለም فقال رسول الله صلى الله عليه وسلم يا الله መላእክተኛ ምን አሉ ለቁራናኢ ለአበዳሪዎችና እዳውን ለእንትን ላስገቡት ሰዎች ለባለ እዳዎቹ ለአበዳሪዎቹ እንዳሉ ሁዱ ማወጀቱም ያያዛችሁትን ያገኛችሁትን ያዙ። ወለይሰ ለኩም ኢላ ዛሊክ ይህ እንጂ ላይ ሌላ የላችሁም አሉ። በአሁን ሰዓት ማለት ነው። እዳሁኑ ይቀጥላሉ። ወደፊት ያገኝ ይሰጣችኋል። ለጊዜው ግን ይህ ነው ያለው። ሰውየው ምን ያደርጉታል? ምንም ነገር የሚደረገው ነገር የለም። ሰርቶ ቢከሱ ይሻላል እንጂ እስር ቤት ማስገባት መፍትሄው አይሆንም። እና ኡሲበ ረጁሉን ፊ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም ፊ ቲማሪ ኢብታአ ሰውየው አይደለም የሚታመመው ወይም ሰውየው የሆነ ነገር ደረሰበት ሳይሆን በገዛው በገዛው በነበረው ፍራፍሬ አታክልት ላይ አደጋ ደረሰበትና ፈከሱረ ደይኑ እዳው በዛ። እዚህ የገዛው አለ፣ ሌላ ቦታ የተበደረው አለ፣ ሌላ ቦታ የሆነ ነገር ያደረገው አለ እና ፈአፍለሰ በጣም ደህየ ሰውየው ደህየ فقال رسول الله صلى الله عليه وسلم تصدقوا عليه صدقه ስጡት አሉ ነብዩ አለይሂ ሰላቱ ወሰላም አሁንም ከዚህ የምንወስደው ብዙ ሁክም አለ ወንድም ላይ አደጋ ቢደርስና የሆነ ነገር ቢመጣ እህቶቻችን ላይ አዋተን እነሱን የሆነ ነገር ማድረግ እርዳታ መስጠት እንዳለብን ነብዩ አለይሂ ሰላቱ ወሰላም ተሰደቁ አለ በሉ ሰደቃ ስጡት አዋጡለት ብለው ነብዩ አለይሂ ሰላቱ ወሰላም አዘዋልና ከተሰደቀ الناس عليه ሰዎችም ሰደቃ ሰጡ ወለም የብሉግ ዛሊክ ይህ የተዋጣ ገንዘብ አልሞላለትም ወፈአደይኒ እዳውን ሊሞላለት አልቻለም አልዘጋለትም ማለት ነው እዳው فقال رسول الله صلى الله عليه وسلم لغرمائه ነብዩ አለይሂ ሰላቱ ወሰላም ለአበዳሪዎች ምን አሏቸው ሁዱ ማወጀቱም ያገኛችሁትን ውሰዱ ወለይሰ ለኩም ኢላ ዛሊክ ይህ እንጂ የላችሁም ለጊዜው ማለት ነው እንጂ ጭራሽ በሱ ላይ የላችሁም ማለት አይደለም ሲያገኝ ይከፍላል ሲያገኝ ይከፍላል وعن ابن كعب ابن مالك عن آبه رضي الله تعالى عنه أن رسول الله صلى الله عليه وسلم ابن كعب أبو الخطاب عبد الرحمن ابن كعب ابن مالك الأنصاري المدني ثقة من كبار التابعين يقال ولد في عهد النبي صلى الله عليه وسلم نبي يتولد يقال توفي في خلافة سليمان بن عبد الملك زمن موتنا شوف كتر أبو الخطاب ይባላል አብደላህ አብዱራህማን እብኑ ከዕብ እብን ማሊክ አልአንሳሪ መደንይ ነው። እብን ማሊክ አን አቢ ከአባቱ ይዞ አባቱ ከዕብ እብኑ ማሊክ እብኑ ኡበይ ከዕብ አልአንሳሪ ምን ስለሚይ المدني الشاعر احد شعراء النبي صلى الله عليه وسلم በነብዩ ዘመን ሲገጥሙ ከነበሩት ሽዕር ገጣሚዎች መካከል አንዱ ነው። የዚህ ሰውዬ አባት ማለት ነው። እብን ከዕብ ነው አይደል ያለው? የከዕብ ልጅ ነው እሱ። አብዱራህማን ማን ነበር ያለው ስሙ? አብዱራህማን እብኑ ከዕብ ነው። የአብዱራህማን አባት ማለት ነው። አሐዱ ሹዓራ ኢነቢ ሰለላሁ ዐለይሂ ወሰለም ሸሂደል ዐቀበተ ታኒያ ወል መሻሂደ ኩሊያ አቀባ ላይ ሁለተኛው አቀባ ላይ ተሳትፏል። ከዛም በኋላ አሉ ኩሊያ ገይረ በድር ወተቡክ ተቡክና በድር ላይ ብቻ ነው የተሳተፈው። ወሆ አሐዱ ሰላተት الذين خلفوا على خلفوا على التوبة لتخلفهم عن تبوك مات سنة ይሄ በታሪክ ታውቁታላችሁ። ሰው አታውቁትም? ከአብን ማሊክም እ ታውቁታላችሁ የእንትን ዘመቻ ጊዜ ወደ ኋላ ቀርቶ ወአለ ሰላሰት الذين خلفوا የሚለው ቁርአን የወረደው በእነዚህ በሶስቱ እነ ሙራራ እነ ሙራረቱ ብኑ ረቢዕና ከዕብ ብኑ ማሊክ አንዱ ነበር። ተቡክ ዘመቻ ላይ ሳይሄዱ ከቀሩ ወዓለ ሰብዓተ الذين خلفوا አላህ ተውበት ካደረገላቸው ሰዎች ውስጥ አንዱ ነው። ዓመተ ሂጅራ ነው የሞተው። ወቅደ በ51 ወብኑ ሰብዓ ወሰብዒነ ሰና ባዕደ አን ዓይኑ ጠፍቶ ነበር። በሰባ ሰባት ዓመቱ ነው የሞተው። አባትየው የአብዱራህማን አባት ማለት ነው። አብዱራህማን እብኒ ከዕብን እብኒ ማሊክ አን ከዕብ እብኒ ማሊክ ማለት ነው ረዲየላሁ ተዓላ አን ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ሀጀረ አገዱ አላ ሙዓዝ አላ ሙዓዝን በሙዓዝ ብኑ ጀበል ላይ አገዱት ማለሁ ንብረቱ እንዲታገድ ተደረገ እንዳያንቀሳቀስ ወባአሁ ነብዩ ሸጡበት ሂደይንን በእዳ ምክንያት ካነ አለይ በነበረበት እዳ ምክንያት ንብረቱ እንዲሸጥ አደረጉ ነብዩ አለይሂ ሰላቱ ወሰላም የማን ማለት ነው የሙዓዝ እብኑ ጀበል ታላቁ ሰሐቢ رواه الدار قطني وصححه الحاكم أخرجه أبو داود مرسلا ورجح إرسال ገንዘቡን እንዲሸጥ ተደረገ። ይሄ እንትና ማለት ሙዓዝ ማለት በጣም ቸር ነው። በጣም በጣም ቸር ነው። ያገኘውን መስጠት ነው። መስጠት መስጠት መስጠት። መጨረሻ ላይ ግን እዳ በዛበት። እዳ ሲበዛበት ነብዩ አለይሂ ሰላቱ ወሰላም በሰው እዳ የተነሳ ቢያዝኑ ኖሮ ለማን ያዝኑ ነበር? ለሙዓዝ ብኑ ጀበል ያዝኑለን ነበር። ጎረማዎች መጥተው ሙዓዝ እያዝልን ሲሉ በቃ ነብዩ አለይሂ ሰላቱ ወሰላም ያለ ንብረትን በነፃ በራስ እንዳታንቀሳቀሳሉ ዘጉበትና እሳቸው ሸጠው ለእዳው እንዲከፈል ተደረገ። ለእዳው እንዲከፈል ተደረገ። ሙዓዝ እብኑ ጀበል ሳዶቹን አስቀሩት ጎረማዎች መጥተው ረዋሁ ዳረ ቁጥኒ ወሰሐው الحاكم اخرجه ابو داود مرسلا ورجح ارسال حديث مرسل ነው ሐዲሱ ضعيف ነው ይላሉ ከነ ذلك في سنة ست በዘጠነኛው ዓመተ ሂጅራ ነው ነብዩ ይህን ያደረጉት ثم بعثه الى اليمن ليجبره ከዛም በኋላ የመን ላይ ባለስልጣን አድርገው ላኩ የዘጠነኛው ዓመተ ሂጅራ ማለት ነው ሙዓዝ ያ ሙዓዝ انك تاتي قوما اهل كتاب فليكن اول ما تدعوهم اليه شهادة أن لا إله إلا الله أو أن يوحدوا أو أن يوحدوا الله تعالى ይህንን አድርገው ሸኝት ወደ እንትን ማለት ነው አላህ ሱብሃነሁ وعن ابن عمر رضي الله تعالى عنهما قال عرضت على النبي صلى الله عليه وسلم አብደላህ እብነ ዑመር የዑመር ልጅ ምን ይላሉ? ዑሪቱ አለ ነብ ሰለላሁ ዐለይሂ ወሰለም ለነብዩ ተቀረብኩኝ አሉ። የውመ ኡሁድ የኡሁድ ዘመቻ ጊዜ እኔ ተቀረብኩ ለነብዩ ተቀረብኩ ማለታቸው ምን ማለት ነው? እስኪ ለጦርነቱ የምችል ከሆነ ገና ወጣቶች ለጋ ወጣቶች ስለነበሩ ነው በአስራዎች ውስጥ የሚገኙ ወአነ እብኑ አርበዕ አሸራተ ሰና የአስራ አራት ዓመት ልጅ ነበርኩኝ። ነብዩ ጋር አለይሂ ሰላቱ ወሰላም አቀረቡኝና ይሄ ለዘመቻው ብቁ ነው ወይ ብለው ጠየቋቸው። ፈለም ዩጅዝኒ ነብዩ አላበቁኝም ነበር። አአ አይፈቀድለትም፣ ገና ህፃን ነው አሉ። ምን አልደረሰም? ብሉግ ደረጃ አልደረሰም። 15 ዓመት አልሆነውምና 14 ዓመት የነበር የተቀረበ ወዑሪቱ አለይህ በአመቱ እንደ ነብዩ ተቀረብኩ። የውመል ኸንደቅ የኸንደቅ ዘመቻ እንትና መዲና የተከበበች ጊዜ ማለት ነው። መዲና የተከበበች ጊዜ የኸንደቁ የምሽጉ ጦርነት ጊዜ አቀረብኩኝ። እንዴት ነው ብቁ? አሁን እድሜ ይፈቅዳል ወአነ ብኑ ኸምሰ ዐሸረተ ሰና የአስራ አምስት ዓመቱ ወጣት ነበር። ፈአጃዘኒ አሁን ፈቀዱልኝ፣ አበቁኝ። ትችላለህ አሁን አሉ። አስራ አምስት ዓመት አንድ ሰው ምን ደረጃ ይደርሳል ማለት ነው? ተጠያቂነት ደረጃ ራሱን መቻል ደረጃ ይደርሳል ማለት ነው። በአስራ አምስት ዓመቱ ይሄ አንድ እዚህ እድሜ ክልል ሀጅር አይገኝም ማለት ነው። ካሁን በፊት ግን ታግዶ ነበር አይደል? በራሱ ፍቃድ አይንቀሳቀስም ነበር ማለት ነው። ሀጅር ይደረጋል። ህፃን ራሱ የቲም ከ15 ዓመት በፊት ወይንም ደግሞ ሐጀል ብሎ ከመድረሱ በፊት ገንዘቡ ይታገዳል። ገንዘቡን የሚያንቀሳቅሰው ዋና ወልዩ ኃላፊ ነው። እሱ በግድ ይታገዳል ማለት ነው። አአ ማንቀሳቀስ አትችልም ተብሎ እገዳ ሊጫንበት ይችላል። ከ ከ15 ዓመት በላይ ግን የራሱ ነፃነት አለው ማለት ነው። አንድ ከዚህ የምንረዳው ይህንን ነው። 15 ዓመት ላይ ለዘመቻ ይበቃል ማለት ቀጥታ ጦርነቱ ጋር ብቻ አይደለም ይህን የምናያይዘው በማንኛውም ነገር ሀጅር ይገባዋል። ከአስራ አምስት ዓመት በታች ከሆነ አንድ አካል ገንዘቡ እንዳይንቀሳቀስ ማድረግ ወልዩ ዋናው ኃላፊ ሊያግድበት ይችላል። አንተ ህፃን ነህ ማድረግ አትችልም፣ አንተ ህፃን ነህ እንደዚህ ማድረግ አትችልም ብሎ ስልጣኑን ሊወሰድበት ይችላል ይቻላል ማለት ነው። ከዛ በላይ ከሆነ ነው ይጎዳዋል ተብሎ ከታሰበ ማግባት አዎ ይችላል። በአስራ ሶስትም በአስራ ሁለትም ያገባል ይችላል እና ይቻል ይሰራታ የለ ሀዲሱ ሙተፈቅ አለይ ነው። ቡኻሪ ሙስሊም የዘገቡት ነው። ከዚህ የምናገኘው ነገር አለ። የምናገኘው ነገር እድሜ ክልል አንድ ሰው ሊታገድ ላይታገድ የሚችልበት የእድሜ ክልል እዚህ በአሃዝ በቁጥር ነው የተቀመጠው 14 15 ነው ማለት የግድ እድሜው 15 ዓመት ብቻ መሆን የለበትም አንድ ሰው አድል ብሎ ወይንም አቅመ ህዋንና አቅመ አዳም ለመድረስ 15 የአሃዝ ቁጥር ብቻ አይደለም የሚፈለገው አንድ በብሉህ ሁለተኛ ምልክት ሶስተኛ የእድሜ ቁጥር ምልክት ራሱ አንድ ነው ምልክት ለምሳሌ ጢም ማውጣት የመሳሰለ የብልት ጸጉር ማብቀል የመሳሰለ እናያለን። አሁን አንድ ይሄ የቡሉግነት ምልክት ነው። ሁለተኛው ደግሞ ኢህቲላም መሆን ኢህቲላም መሆን ኢህቲላም መሆን ኢህቲላምን ታውቁታላችሁ አይደል? አታውቁትም? ወፊ ሪዋየት ለልበይሃቂ ለሼኹል በይሃቂ በሆነ ዘገባ ፈለም ዩጅዝኒ አላበቁኝም፣ ብቃት አልሰጡኝም ነበረ፣ ብቃት አለው ብለው አልመሰከሩልኝም ነበር። ወለም የረኒ ነብዩ አለይሂ ሰላቱ ወሰላም አላዩኝም። በለግቱ ብሉግ ደረጃ መድረሴን ምስክርነት አልሰጡም፣ አልታያቸውም። ይሄ እያለ ነው። አላዩም የኔን ብሉግነት ማለት ብሉግኝ ያለው አላዩም ማለት አይደለም። አአ ብሉግ አልደረሰም አሉ ማለት ነው። እና ወለም የረኒ በለግቱ ለዚህ ነገር መድረሴን ነብዩ አለይሂ ሰላቱ ወሰላም አልታያቸውም። እኔ ለዘመቻው እንዳልቆጠር አደረጉ። ወሷህ ኢብኑ ኹዘይማ ኢብኑ ኹዘይማ ሐዲሱን ሶሒህ ነው ብሏል። تقوى من الإجازة أي لم يجزني في المقاتلة والمبايعة ولم يجعل لي حكم المقاتل في إيجاب الجهاد علي وخروجي معه እኔ ላይ በቃ 15 ዓመት አልሞላውም ማለት መታገድ ያለበት ነገር አለ ዋጅብ የሆነ ነገር ዋጅብ አይሆንበትም ማለት ብዙ አህካም ነው እዚህ ላይ የሚከተለው እዚህ እድሜ ላይ በጣም ብዙ ነገር አለ በጣም ብዙ ነገር መሐረማት የሆኑ ነገራቶችና በእነሱ ላይ ዋጅብ ያልሆነ ነገር ዋጅብ የሚሆንበት በእነሱ ላይ ክልክል ያልሆነ ነገር ክልክል የሚሆንበት ይሄ እድሜ ክልል 15 ዓመት በአሃዝ ነው አሁን የተቀመጠ አንድ ደሊል አገኘ። ሁለተኛ ምን ውስጥ ነው እየቀራን ያለ ነው? ሀጅር ነው አይደል? መታገድ የሚባል አለ እዚህ ውስጥ ተፍሊል ዋን አጥየተ ልቁረብይ ከአጥየተ የተዘገበ ነው። አጥየተ ልቁረብይ የሚባለው አጥያ አልቁረብይ ሰሐቢዩን ሰጊር በጣም ህፃን የነበረ ሰሐቢይ ነው። ለሁ ሐዲስ ብዙ ሐዲሶች አሉት። ይቃሉ ሰከነል ኩፋ ኩፋ ላይ ይኖሯል ይባላል። ቃለ ኢብኑ አብድልበር አብድልበር ለማቂስ አለ ስሚ አሪ የአባቱን ስም እስካሁን ድረስ አላውቅም ብሏል። አብድልበር አቡ ዑመር እብኑ አብዱልበር የሚባሉት ማለት ነው። አቡ ዑመር እብኑ አብዱልበር የሚባሉት የእንትና የማሊክ መዝሀብ በጣም ሙሐቂቅ ነው። የኢማሙ ማሊክን መዝሀብ ሙሐቂቅ ካደረጉት አንዱና ግንባር ቀደሙ አቡ ዑመር እብኑ አብድልበር የሚባሉት ናቸው። ታላቅ አሊም ናቸው እና የአባቱን ስም እስካሁን ድረስ አላውቅም ይላሉ። በሂጅራ በአስረኛው ዓመት ነው የሞተው። ያንሁ ረዋ አንሁ ሙጃሂድ ወገይሩ ሙጃሂድና ሌሎች የመሳሰሉት ከዚህ ሰሃቢ ላይ ከአጥየተል ቆረጂ ላይ ብዙ ሐዲሶችን ዘግበዋል። ረዲየላሁ ተዓላ ነፋ ዑሪድና አለ ነቢ ስለ ላ ሰለም የውመ ቁረይባ የቁረይባ ዘመቻ ጊዜ ነብዩ ዘንድ ተቀረብን አለ። የቁረይባ ህብረተሰብ እንዳለ ማህበረሰቡ ተሰብስቦ ነብዩ ጋር እንዲቀረቡ ተደረገ። فكان ነበረ من أنبت قتل من أنبت ጸጉር ያበቀለ قتل ይገደል ነበር። ومن لم ينبت ያላበቀለ ጸጉር خلي سبيله መንገዱ ይለቀቅለትና በነፃ ሂድ ይባል ነበር፣ ህፃን ስለነበረ። فكنت እኔም ነበርኩ ይላል። ኋላ ሰሐቢ የሆኑ ይችን ዘገባ እንዲዘግብ ሆነ። فكنت ነበር ممن لم ዩንቢት ካላበቀሉት ጸጉር ካላበቀሉት ውስጥ ነበርኩ። ፈኩል የሰቢል መንገዱ ተለቀቀልኝ፣ ነፃ ወጣው አለ። ከዛ ወሃብይ ሆኖ ሐዲስን ለማስተላለፍ በቃ። ይሄ አህካም አንድ ሌላ አህካም ጸጉር ማርቀል የሚባል ነገር ማለት ነው። ምልክት ጸጉር ማርቀል የሚባል የቡሉግ ምልክት እንደሆነ ነብዩ አለይሂ ሰላቱ ወሰላም የኸንደቁ ዘመቻ ጊዜ በኑ ቁረይባ የሚባሉ አይሁዶች ናቸው። በኑ ቀይኑቃ፣ በኑ ቁረይባ፣ ኸይበር፣ በኑ ነዲር የሚባሉ ዙሪያውን በመዲና ከተማ ዙሪያ የነበሩ የአይሁድ ስብስቦች ነበሩ እና ቁረይባዎች ጋር ስምምነት ተፈራርመዋል። ነብዩ አለይሂ ሰላቱ ወሰለም እናንተም ጥላት ላትረዱ፣ እኛም በእናንተ ላይ ጥላት ላንረዳ፣ እኛ እርስ በርሳችን ላንዋጋ ተባብለው ተፈራርመው ወስነው በሱልህ ላይ እያሉ በኑ ቁረይዛዎች በማሲር ከቁረይሾች ጋር ቁረይሾችን ኑ ችግር የለም እናመቻቻለን ጦርም እንረዳችኋለን፣ የተለያየ ሀሳብ እንረዳችኋለን ብለው ቁረይሾችን ቀስቅሰው መዲና እንድትከበብ ተደረገ። ራሳቸውም የተለያየ መሳሪያ ምናምን እገዛ አድርገዋል። የሰውም ኃይል እገዛ አድርገዋል። ብዙ ቅስቀሳ አድርገዋል። ኋላ ነብዩ አለይሂ ሰላቱ ወሰላም የኸንደቅ ዘመቻ ወሐዘመ አልአሕዛበ ወሐዘመ አላሁ አልአሕዛበ ወህደ ወነሰረ አብደ ወአዘ ጁንዳ ወሐዘመ አልአሕዛበ ወህደ አላህ የሱን ሰራዊት ካጠናከረና ነብዩ አለይሂ ሰላቱ ሰላም ከነ ሰሃቦቻቸው ካሸነፉ አላህ የነሱን ስብስብ ከበተነ በኋላ ነብዩ አለይሂ ሰላቱ ሰላም የጦር ቀሚሳቸውን ሊያወርድ ሲሉ ጅብሪል መጣና ለምንድን ነው ጦር ቀሚስ የምታወጣው? እንዳታወጣ ሂድ። የት? በኑ ቁረይዟ ዝመት አላቸው። በኑ ቁረይዟን ድንገት ወረሯት፣ ከተማዋን ማለት ነው። ድንገት ወረሯት እንዳለ ሁሉም በቁጥጥራቸው ስር ገባ። ከዛም በኋላ ምን አሉ ነብዩ አለይሂ ሰላቱ ወሰላም? ምን ላድርጋችሁ አላቸው። ምን ላድርጋችሁ? ለምን ስምምነት ተፈራርመን እያለ እንዴት ከቁረሾች ጋር ሆናችሁ እኛን ለጥቃት ተነሳሳችሁ አላችሁ? ረስተነው ነው አሉ። ምኑን አያችሁ እንዴት እንደሚያሾፉ መጨረሻ ላይ በቃ ምን እናድርጓችሁ በቃ ኑሕድ አየሕኩመ በይነና ሙዓዝ እንትን ሳዕድ ብኑ ሙዓዝ ሳዕድ ብን ሙዓዝ የአውሶች ዋና አለቃ ነው። የአውሶች አውስና ከዘረጅ ናቸው። መዲና ላይ የነበሩት ታላላቆቹ ነብዩን የተቀበሉት አንሷር የሚባለውን የመሰረቱት ማለት ነው። እና የሳዕድ ብን ሙዓዝ የሚባለው ደግሞ የአውሶች ዋና አለቃ ስለነበር አውሶችና በኑ ቁረይዛዎች ሐሊፎች ናቸው፣ ወዳጆች ናቸው። ስለዚህ አአ ሳዕድ ብኑ ሙዓዝ ሰሃብይ ሆኗል። አዎ ሰልሟል። አዎ የአውስ ጎሳ ነው። አዎ የአውስ መሪ። እንደዛ ከሆነ እሱ ጥቃት ስለማያስደርስብን በእኛ ላይ ጥቃት እንዲደርስ ስለማይፈልግ በሱ ህክም እንስማማ ተባባሉና እሺ ተስማሙ። ነብዩን ምን አሏቸው? በቃ ሳዕድ ብኑ ሙዓዝ ይፍረድናል። እሱ በፈረደው ትስማማላችሁ? አዎ እሱ በፈረደው ትስማማላችሁ? አዎ እሱ ደግሞ ጉዳት ደርሶበት ነበር ሁሉ ላይ እዚህ ላይ ጉዳት ደርሶበት ስለነበረ ነብዩ አለይሂ ሰላቱ ሰላም እንዲመጣ አስደረጉና ጋልቦ መጣ። ቁሙ ኢላ ሰይዲኩም በሉ አለቃችሁ መጥቷል ነው አውርዱት አሉ። የመዲና ሰዎች መጥተው አወረዱት። ከዛ ቀረበ እና በል መካከላችን ፍረድ አሉት። ምን ይኸው ቁረይዛዎች ተማርከው በእኛ ስር ነው ሁሉም ያለው። ምን እናድርጋቸው? ምን ሁክም እናስተላልፋል? እንዲህ አለ አህኩም ብይን ፍርድ እሰጣለሁ አለ አላ አዩቅተለ ሙቃቲሊን ለጦር የደረሱና ወደ ጦርነት ሜዳ የመጡ ሁሉ ሁሉም ይገደሏል። ሴቶቻቸው ይወረሱ ለእድሜ ክልል ውስጥ ያልደረሱት ደግሞ ባሪያ ይደረጉ ሁሉ ገንዘባቸውም ይወረስ ወላሂ ቀበይተ አው ሐከምተ ቢማ ሐከመ አላሁ ተዓላ ፈውቀ ሰብዕ ሰማዋቲ ይህንን አላህ ፈውቀ አርሽ ለመሆኑ ራሱ ደል አድርገን ባለፈው ተጠቅመነው ነበር እና አላህ ከሰባት ሰማያት በላይ የሰጠውን ብይን አንተ ምድር ላይ ሰጥተሃል አሉት ነብዩ አለይሂ ሰላቱ ወሰላም አወደቁ ስለዚህ ምን ተደረገ ምን ተደረገ ሐዲስ ያ ነው የውመ ቁረይባ ፈካነ ነበረ መን አንበተ ጸጉር ያበቀለ የብልት ጸጉር ያበቀለ ቁቲለ ይገደል ነበር። ወመን ለም ዩምቢት ያላበቀለ ኩል ሰቢሉ መንገዱ ይለቀቅለትና በነፃ ይሄድ ነበር። ፈኩንቱ ነበር ሚመን ለም ዩምቢት እኔ እነዛን ጊዜ ጸጉር ካላበቀሉት ገና ህፃን ህፃናት ከሆኑት ልጆች ውስጥ ነበር። ፈኩል ሰቢሊ መንገዱ ተለቀቀልኝ ይላል ረዋሁ አልአርባዓ ወሰሐብ ኢብኑ ሒባን ወልሐኪም ይሄ አንድ እድሜ ክልል ነው። አንድ ሰው ይወድምበታል አይወድምበትም፣ ማዕሲያ ይሸከማል አይሸከምም፣ ይሄ አደጋ ሊያመጣ ይችላል፣ እንደዚህ መደረግ አለበት መደረግ የለበትም የሚለው ህክም ለመስጠት እድሜ ክልል ውስጥ መግባት አለበት። አንድ ሰው አቅመ አዳም ወይንም አቅመ ህዋን ውስጥ መግባት አለበት። ስለዚህ አቅመ አዳምና አቅመ ህዋን ውስጥ ለመግባት ምን መሆን አለበት? አንድ ቁጥር ወይም ምልክት። ከምልክት ውስጥ አንዱ ምንድነው? ጸጉር ማብቀል ማለት ነው። ጸጉር ማብቀል የብልት ዙሪያዎች ጸጉር ማብቀላቸው አንድ ለእንትን መድረስ አጥመ አዳምና አጥመ ሔዋን የመድረስ ምልክት ነው። ቀድሞ ካበቀለ አንድ ሰው ከ15 ዓመት በፊት ካበቀለ ምን አለ ማለት ነው። ምልክቱ ተገይቷል፣ ብሉግ ሆኗል ማለት ነው። ጸጉርም ከማብቀሉ በፊት 15 ዓመት ከመሆኑ በፊት እህቴላም በ11 እና በ12ኛ ዓመቱ እህቴላም ቢሆን አንድ ሰው ምን ሆኗል ማለት ነው። ብሉግ ተገይቷል። የግድ 15 ዓመት ይሁን አይባልም። የግድ አሃዝ አይደለም የምንጠብቀው 15 ዓመት ብቻ አይጠበቅም ማለት ነው። ተጓተናል አልገባችሁም? ግልጽ ነው። وعن عمرو بن شعيب عن أبيه عن جده عمرو بن شعيب عن أبيه كاباتي عن جده قال أن رسول الله صلى الله عليه وسلم يا الله ملاكتنيا قال እንዲህ ብለዋል ላ የጁዙ ሊምርአትን ለሴት ልጅ አይፈቀድላትም አሉ ነብዩ አለይሂ ሰላቱ ወሰላም ለሴት ልጅ አይፈቀድላትም። አጥያ ስጦታ መስጠት አይፈቀድላትም። ኢላ ቢኢዝኒ ዘውጂሃ ባሏን አስፈቅዳ እንጂ ስጦታ አይፈቀድላትም ማለት ወፊ በሌላ ዘገባ ደግሞ ላየጁዙ ልልመርአ ለሴት ልጅ አይፈቀድም አሉ። አምሩን ሲማሊሃ በራሷ ገንዘብ ላይ ትዕዛዝ ማስተላለፍ አይፈቀድላትም በራሷ ንብረት ኢዛ መለከ ዘውጁሃ ባሏ ከተቆጣጠረ ኢስመተሃ ማንነቷንና ጥበቃዋን የእሷን ጥበቃ ባሏ ከተቆጣጠረ በኋላ የራሷ ንብረት ላይ ራሱ ማዘዝ የለም አይፈቀድላትም ማለት ላይዞዙ አይፈቀድም። ለልመርአ ለሴት ልጅ አምሩን ፊማሊያ በገንዘቧ ላይ ትእዛዝ ማስተላለፍ አትችልም። እዛ መለከ ዘውጁሃ ባሏ ከተቆጣጠረ በኋላ እስመታሃ የእሷን ጥብቅነትና የእሷን ሉዓላዊነት ማለት ነው። የእሷን ዒስማ የእሷን ክብር ባሏ ከተቆጣጠረ ሉዓላዊነቷን ከተቆጣጠረ በኋላ በገንዘቧ ላይ ምን ማድረግ አትችልም? ማንቀሳቀስና በራሷ ትእዛዝ ማስተላለፍ አትችልም። ሀዘል አምሩ ሊልኢስቲህባብ ለመልካም ትእዛዝነት እንጂ አለበለዚያ በገንዘቧ ላይ ማዘዝ ትችላለች። የራሷን ንብረት ማዘዝ ትችላለች። ቢደሊል አንነብ ሰለላሁ ዐለይሂ ወሰለም ካነ ነብይ ሰለላሁ ዐለይሂ ወሰለም አመረሁነ ፈሰደቅነ ሰደቃ ስጡ ብለው ነብዩ አዘዋቸዋል። ሰደቃ ስጡ ማለታቸው ከራሳቸው ንብረት ማንቀሳቀስ እንደሚችሉ ይህ ራሱ ይጠቁማል። እንደውም በዚሁ ሐዲስ ነብዩ አለይሂ ሰላቱ ወሰለም ካነ ቢላሉን የቅበል ቢተውቤ ነብዩ ሰደቃ ስጡ እኒ ራአይቱኩም አክሰረ አህሊ ናር የጀሃነም ጀሃነም ውስጥ በጣም ብዙ ሆናችሁ አይቻችኋለሁና ሰደቃ ስጡ እተቁ አና ወለው ቢስቅ ተምራ ብለው ነብዩ ባዘዙ ጊዜ ሴቶች ኩነ የተሰደቅነ ቢቁሩጥህና በምናቸው በጉትቻ ይሰጡ ነበር። ወሚን አልኸልኻል አልኸልኻል አልቦ ይሰጡ ነበር። ወሚን ሲዋር አልቦ ይሰጡ ነበር። እዚህ ላይ ባለ አምባራቸውን ይሰጡ ነበር፣ እያወጡ ጌጣጌጣቸውን ሲሰጡ ነበር። ነብዩ አለይሂ ሰላቱ ወሰላም ባሎቻችሁን አስፈቅዳችኋል አላሉ። ቀለበትም ሲሰጡ፣ የጆሮ ጌጣቸውን ሲሰጡ፣ የእጅ ጌጣቸውን ሲሰጡ፣ የእግር ጌጣቸውን ሲሰጡ፣ ነብዩ ዝም ብለው ሂላል በልብሱ ነበር ጌጣጌጡን ሲቀበል የነበር። ነብዩ አስፈቅዳችኋል አላሉ። ስለዚህ እዚህ ቦታ ላይ ሀታ በራሷ ንብረት ላይ እንኳ ማንቀሳቀስ አትችልም፣ ማዘዝ አትችልም። አንድ ሴት ኢዛ መለከ ዘውጁሃ ባሏ ከተቆጣጠረ በኋላ ዒስመተሃ የእሷን ክብርና ሉዓላዊነት ማለት ምን ለማለት ተፈልጎ ነው? በስትሕባብነት ስትሰጥ ብታስፈቅደው ጥሩ ነው ማለት ነው እንጂ አልፈቅድም ቢለ ራሱ መስጠት ትችላለች የራሷ ገንዘብ ከሆነ ተግባባን። ይሄ ለእንትን ይጠቁመናል። ሁለቱን ሐዲሶች ለማገናኘት ነው። እዛ ነብዩ ማንንም ባሎቻቸውን ሳያስፈቅዱ ሰደቃ ስጡ ብለዋቸው ና ተቀበል ቢላል ሰብስብ ብለው ቢላል እየተቀበለ ነበር። ጌጣጌጡን ሲሰጡ እናንተ ሴቶች የጆሮ ጌጥ የሰጣችሁ የእጅ ጌጥ የሰጣችሁ ቀለበት ምናምን አስፈቅዳችሁ ነው ባሎቻችሁን ብለው አልጠየቁም። ነብዩ ዝም ብለው ነው ያሰበሰቡት። እዚህ ደግሞ ፍቃድ መጠየቅ አለበት በራሷ እንኳ ገንዘብ ቢሆን ተባለ። ስለዚህ አዲሱ ምን አድርጎ አገናኙት አልኳችሁ? ፍቃድ መጠየቃቸው ሙስተሐብ ነው። ስለዚህ በገንዘባቸው ላይ ማዘብ የለባቸው ማለት ከአነሃ ሄ አዘውጅ አልአወል አው አዘውጅ አወል አርጃሉ ቀዋሙን አለ ኒሳ እየተባለ እነሱ እንደባል ሆነው ማስተዳደር የለባቸውም። በነፃነት አይንቀሳቀሱ። ፍቃድ መጠየቃቸው አንደኛ ትልቅ ክብር ነው፣ በጣም ክብር ነው ለባሎች ማለት ነው። እሺ አለ በቃ ብዙ ባል እኔ ብቻ ታያላችሁ። ሞቷል። ሁሉንም ያቸው እናንተም እንድትታዩ ሆኑ። ጥሩ ነው። ኢንሻአላህ በለው ባህታዊ እኮ አይደለም መነኩሴ ምናምን አይፈቀድም። እሺ ምን عن قبيصة ايش وعن قبيصة بن مخارج الهلالي رضي الله تعالى عنه قال قال رسول الله صلى الله عليه وسلم قبيصة بن مخارق الهلالي رضي الله تعالى عنه قال قال رسول الله صلى الله عليه وسلم اللهم لا እንዲህ አለ ምን منالو ان المسألة መለመን መጠየቅ የሚቻለው መለመን ላተሕሉ አትፈቀድም። እነ መስአላ መለመን ላተሕል አይበቃም፣ አይፈቀድም። መለመን በጣም ዘግናኝ ነገር ነው። አንድ የሚለምን ሰው ከመለመን አይወገድም። የውመል ቂያማ ፊቱ ላይ ምን ሳይኖር ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስጋ ሳይኖር ቁራጭ ስጋ ሳይኖርበት ሙዛዓቱ ለህምን አላ ወጅ ሳይኖር ይመጣል ብለዋል። አደገኛ ነው ልመና የሚባል ነገር። ላ ተሕሉ አልመስአላ ኢላ ሊአሐዲ ሰላሳ ከሶስት አካላት ለአንዱ ብቻ ትፈቀዳለች። ከሶስት አካላት አንዱ ወይንም ለሶስት ለእያንዳንዳቸው ይፈቀዳል ማለት ነው። ከሶስቱ ባህሪ አንዱን የያዘ መሆን አለበት። አንደኛ ረጁሉን ተሐመለ አንድ ሰው ረጁሉን አንድ ሰው ተሐመለ ሐማላ ኃላፊነት የወሰደ ኃላፊነት እዳ የተሸከመ እዳ የገባ ለሰው ብሎ ማለት ነው። ሰዎች የተጣሉ ሰዎችን ሲያስታርቅ እዳ ገብቶ በእዳ መልክ አስታርቆ ይሆናል። ወይ ሁለት ሰዎች ተጣልተውበት እዳ አለበት፣ በቃ እከፍላለሁ፣ ችግር የለም አሁን ብቻ ታረቁልኝ ብሎ እዳ ገብቶ ሊሆን ይችላል። በተለያየ ብቻ በሰዎች መካከል ሐማላ ገብቶ ሀብታም እንኳ ቢሆን እዳውን መሸፈኛ ይሰጠዋል። ብቻህን ተወጣው አይባል። ሀብታሙ ናጠጣ ሀብታሙ ነው እዳ ቢገባ እዳውን ለመሸፈኛ ራሱ መለመን ይችላል፣ ይፈቀድለታል፣ ችግር የለም ይፈቀዳል። ረጁሉን ተሐመለ ሐማላ ኃላፊነትን ወይንም ደግሞ እዳን የተሸከመ ሰው ሲቀር እሱ መለመን ፈሐለት ለሁል መስአላ መለመን ይፈቀድለታል ሐታ ዩሲበ እስከሚያገኝ ድረስ ቂዋምን መቋቋሚያና ያን የገባበትን እዳ የሚሸፍንበት ማለት ነው። ثم يمسك ከዛ እጁን መቆጠብ አለበት። ከዛ መቆጠብ አለበት። ሱመይም ወረጁሉን ሁለተኛው ሰው ደግሞ ይሄ ነው። አሷበትሁ ጃኢሃ ድርቅ አፋት በላ ነገር ደርሶበት በንብረቱ ላይ ተቃጥሎበት ሊሆን ይችላል፣ ጎትቶበት ሊሆን ይችላል፣ የሆነ ነገር ደርሶበት ሊሆን ይችላል። ብቻ ጃኢሃ ማለት አይ አፋት አለይኩም ሰላም ወረጁሉን ሁለተኛው አይነት ሰው አሳበተሁ ጃኢሃ መጥፎ አደጋ ነገር ደርሶበት እጅሳሐት ማለት ገንዘቡን አወደመችበት። ጃኢሃ ማለት አፋት ማለት ነው። የሆነ መጥፎ አፋት በላእ ነገር መጥቶበት እጅሳሐት ማለት ገንዘቡን እንዳለ አወደመችበት። መኪናው የሆነ ነገር ውስጥ ገብቶበት ሊሆን ይችላል። ወይ ቤት ተቃጥሎበት፣ ሱቅ ተቃጥሎበት ሊሆን ይችላል። ጎርፍ ወስዶበት ሊሆን ይችላል። የሆነ የተለያዩ ብቻ አፋቶች አሉ። ያደርሱበት ኢስታሐት ማለት ንብረትን አወደመችበት። ፈሐለት ለሁል መስአላ ለዚህ ሰው መለመን ይፈቀድለታል። መለመን ይፈቀድለታል። ሐታ ዩሲበ እስከሚያገኝ ድረስ ጭዋመን መቋቋሚያ ምን አይሽን ለኑሮ መቋቋሚያ እስከሚያገኝ ድረስ ثم يمسك ከዛም በኋላ ምን ያደርጋል? ከዛም በኋላ ምን ያደርጋል? ይቆጠባል። ከዛ ሊቆጠብ ማለት ነው። ሶስተኛው ወረጁሉን አሳበተው ፋቃ ሶስተኛው ችግር የደረሰበት ሰው ድህነት ያጋጠመው በድንገት የደኸየ ወይንም ደግሞ ያ የሆነ ድህነት ይታወቀ ወረጀለም አሳበትሁ ፋቃ አአዘነ አላህ አደገኛ እኮ ነው አደገኛ ድህነት አደገኛ አላህ ይጠብቀን ጮክ ብላችሁ ሐታ የቁለ ወረጁሉን አሳበትሁ ፋቃ ድህነት ያጋጠመው ሰው ሐታ የቁለ ሰላሳ ይችኛቱ ተጨማሪ እስከዛ ድረስ ነው የተዘገበው። ሌላ ቦታ ላይ ግን ያንኛውንም አሟልታል። ከኋላ ቀራኑ ቅራት ላይ አለ ሐታ የቁለ ሰላሳ ሶስት ሰዎች ሊነሱ ሚን ዘወል ሒጃ አቅል ያላቸው አእምሮ ያላቸው በሳል ሰዎች ማለት ሙሉ የደረሱ ሰዎችና አቅላቸው የተሟላ ሰዎች ሐታ የቁለ እስከሚሉ ድረስ ራሱ መለመን አይፈቀድለትም። ሐታ የቁለ እስከሚናገር ምስክርነት እስከሚፈት ሰላተቱን ሶስት ሚን ዘወል ሒጃ ዘወል ዕቁል አምሮ ያላቸው ሶስት ሰዎች የተሟላ አእምሮ ያላቸው ሶስት ሰዎች የተነሳው ምን ቀውሜ ከህዝቦች ውስጥ ከዛው አብረውት ከሚኖሩት ከመስመር ከመንገድ አምጥቶ አይደለም ያስመሰከረ። እነዚህ ሶስት ሰዎች ምን ቀውሜ አብረው ከሚኖሩ ከህዝቦች ውስጥ ወጥተው ምን ሊሉ ለቀድ አሷበት ፉላነ እከሌን ደርሶበታል ፋቃ ድህነት አጋጥሞታል ብለው ምስክርነት ከሰጡ በኋላ ካህለት ነው መስአላ መለመን ይፈቀድለታል። በጣም መስመሩ ሁሉ በጣም የተጨናነቀ ነው ለመለመን ተመልከቱ መለመን የሚባል ነገር ከአነሁ ሐላል የንግድ ወይም የሙያ አንድ ዘርፍ አድርገው የሚጠቀሙበት ሰዎች አሉ። ላ አበደ ሰው አይፈቀድም። እስላምን ማስቀደም ጀለብያ ለብሶ መለመን፣ ሽርጥ ለብሶ መለመን፣ ጺም መለመን አለ። ይሄ ብዛት አዲስ አበባ ውስጥ የሚታያል። በጣም አለ። ብቻ በቃ የለም። ኑሮም አልመሰረቱም፣ ምንም አልመሰረቱም። በመለመን ላይ ብቻ ተሰማሯል። በጣም ያስጠላ አካሄድ ማለት ነው። ሁሉም በዘርፍ እያንዳንዱ የራሱን ሃይማኖት ተደግፎም ይንቀሳቀሳል። የእነሱም ሃይማኖት ቤተክርስቲያን አካባቢ ቀርቦ የሆነ ነገር ይላል። በቃ በዙ ገብቷል። የተለያዩ አስማኡትን ስያሜዎችን እየጠሩ እባካችሁ ይላል። እዚህም ደግሞ በአላህ ለነብዩ ብለህ በነብዩ ፍቅር ምን በዚሁ ላይ አንዳንዱ ወላሂ የሚገራርም ጎረምሳ የምታየዋለህ። ጭንቅኛ አንተ ከምትሰጠው የበለጠ ማለት የሚያንጠለጥል እንዲያ መስራት እየቻለ የአጋጣሚ አደጋ ደርሶበት ወይንም ደግሞ ተሰርቆ ተዘርፎ ምን ከሆነ እሺ ይችላል። ለማንኛውም ይሰጣል አይደል? ለማንኛውም እንሰጣለን እስካላወቅናቸው ድረስ አላህ አለ ይወራይህም ግን እንደዚህ አይነት ነው ብንመክራቸው ብንይዛቸው አጋጣሚ ከተገኘ መምከር ያላ በዚህ ላይ system ይሰማራል። ሁሉም ሃይማኖትን እየተደገፈ የራሱ አይነት ልመና system ፈጥሮ ስለዚህ ባለፈው ተነጋግረናል። ቀየር አድርገው የተለያየ style ይቀይራሉ ደግሞ የልመና style አንድ በታወቀባቸውና ሲነቃ ሁሉም ሰው ሲባንንባቸው ሌላ አፈጣጠር ይፈጥራሉ። የሌብነት style የሚቀያይሩ ሁሉ የልመና style እኔ ከዘገነነኝ ውስጥ በጣም የሰማሁት የህፃን ልጅ ይሰርቁና ምን ያደርጋሉ ነው የተሰማው። አይኑን ያወጡታል። አይኑን አውጥተው መንገድ ላይ አይነ ስውር እያሉ ይለምኑበታል። ያ አላህ በዚህ የሰው ልጅ አይን አውጥቶ ምን ሰንቲም ምን ሊያገኝበት ነው? እኔ ምን አይነት ማሐውለ ወላ ቁወተ የሰው ልጅ አንዳንድ ጊዜ እንጃ ከእንስሳም በታች ይሆናል አይደል? ከእንስሳም በታች ይሆናል። ከእንስሳ በታች አቤት ምን ልጆች ካሉት አሀ ልጆች ካሉትማ ልጆችን በምስት መግባት የለባቸውም። አዎ የግድ ይጠበቃል እንጂ ምንም ለእንትን ያልደረሱ ልጆች ካሉ እለት እነሱን የሚያበላውና የሚንቀሳቀስበት ነገር ካለ ዕዳው ይከፈልና የነሱ ሀብት ይቀራል። አለበለዚያ ግን እነሱ ሜዳ ላይ ይውደቁ አይባልም። በፈለገ ነገር ቢሆን የሙስሊም ሀገር ውስጥ ቢሆን አሁን በይተልማል ይከፍልለታል ወይ በይተልማል የነሱን ይሸፍናል፣ የሱ ጋር ይከፈላል። እኛ ሀገር ላይ ደግሞ ጎረቤት፣ ዘመድ፣ ሙስሊም ወንድማማቾች እንደዚህ እንደዚህ ተሰብስበን የሆነ ነገር ልናደርግለት ሊደረግለት ይቻላል። እዛ ነገር እንጂ አለበለዚያ ምን ችግር በቀን እያሰለ ሊሰራል? አዎ በቃ 300 መቶ ብር 400 ብር ካለበት የአራት 400 ብር ስራ ሰርቶ የሚሰጠው ኪራይ ነው ይጨርሳል፣ ይወጣል። ምን ችግር አለ? በመልማኔ የሚከለክለው ነገር የለም። አቤት ቤተሰቦቻችን ላኩልን። ኧረ በጣም አስልኩ ከላኩ ማለት በገንዘብ አታባክም ማለት አንድ ነገር አለ። ያለፉበት ነገር ምንም እንትን ነገር የለም። ስናወጣው ራሱ ምንም አንቆጣጠርም። በትንሽ ነገር እንበትነዋለን። እነሱ ግን ላባቸውን ጠብ አድርገው ነው የሚያመጡት። እኛ በምኑ በምኑ በምኑ ወጪ እናደርጋለን። ግን ይህ ትልቅ ሸክም እኛ ላይ መሆን አለበት። ወላሂ ኃላፊነት ይሰማል። ህፃን አይደለንም። ሁልጊዜ እያንዳንዱ ጺም አውጥቷል እኮ ለህፃን አይደለም በዚህ ገንዘብ አናባክንለት እንጂ ገንዘብ ላኩልኝ ማለት ምን ችግር አለው? እኛ አልሐምዱሊላህ አንድ ጥሩ ነገር ምንድነው ሱና ላይ ያለና ዲኑ ላይ ጠንካራ የሆነ ሰው አይቅል፣ አይቅል ማረማት አይሰራ፣ ቪዲዮ ቤት አይገባ፣ ቲያትር አያይ፣ እንትን ቱሪስት አይሄድ፣ ሌላ ሌላ ሌላ ሌላ ሌላ ሌላ dinner አይል ልድገመው። dinner አይል dinner ብለህ እንደ እንዳትንከራተት እንደዚህ ካንተ አይጠበቅም። ከኛ ከእንደዚህ አይነት በተለይ ሱና ላይ ካለ አይጠበቅም ካንተ ቶ ሲነሱ በቃ አለማቸው ነው ይሄ። ስታያቸው በጣም ሊያስደነግጡ ይችላሉ። ቶ አለፈት በቃ በቅጽበት ለምታልፍ ነገር ብዙ ከጌታ ጋር የሚያጣላ ነገር መስራት ነው በቃ ቢያንስ ቢያንስ የምንሄድ የት ነው? ዘቢ ሄዶ ጭማቂ ምን ያ ምንም አይደለም። ያለነው መሳደብ ማባከን አይባልም። እዛ ውጭ ያለ ነገር ግን እኛ በመሐረማት ምናምን ነገር በተለያየ ዋጋ ቢስ በሆነ ነገር ማውጣት አስፈላጊ አይደለም እንጂ ቤተሰብን ላኩ ማለት ወንጀል አይደለም፣ ችግር የለም። እሺ ይሄ ልመና ምናምን ነገር እንደ መስአላት አይኮነው አይደል? አዋ እሱ ባይኖር ምን ምን ሊደርስብን ይችላል? ሌላ ነገር አለ፣ ከትምህርት መሰደድ ማለት ነው። እና በጣም ብዙ ነገር ከኋላ ስላለ ችግር የለም። በተለይ ልመና ይባላል። የዲሲፕሊን የለም፣ አይወጣም። የለም የለም ከትርኩ አዎ ዲነር እንጂ ራሱ ካፍለት በላ ማለት አይደለም እንጂ አንድ ነገር አለ። አንድ ነገር ልንገራችሁ። በጣም ሹባሃ አይሁን። ወላሂ ثم ወላሂ ለዲናችን በጣም ተቆርቋሪዎች ከሆን ሹብሃ አይደለም አትበሉ። በጣም ያስጠላኝ አባባል ነው። ወላሂ በጣም ያስጠላል። ሹብሃ እነሱም ከረባቱም ምንድን ነው ከረባት ማን ማን ጀመረው? እነሱም እኛም በቃ እኩልን አብረን አሰርተን እንወጣለን። ምን ችግር አለው? ማን የጀመረ? ይቺን ሹብሃ ለመልቀቅ ሹብሃ እንደዚህ አይነት አትጠቀሙ። የሚሰሩት እነማን ናቸው? ይህን ሰርተው የት ነው የሚሄዱት? የት ነው የሚሄዱት? በቃ ዲነር መውጣት ማለት እኮ ወደ መሐረማት የሚሄዱ በቃ ለዛ ለመጋበዝ ነው የሚሄዱ። አንድ ነገር ደግሞ አለ በጣም የሚያስጠላ ነገር። እነሱ ይጠጡ ይቀመጡ። እኔ ኮካኮላ ይዤ እቀመጣለሁ። እንደዚህ አይነት ነገር ውስጥ እኔ ከእናንተ ውስጥ አልጠብቅም። ይሄን አልሐምዱሊላህ ወላሂ ሁሉም እኔ አظن أنني والله أحسبكم أنكم أتقياء وأولياء الله والله شاء الله ይሄ ተቅዋ ብዬ አስባለሁ። ግን ውጭ ላይ ያሉ ልጆች ነው መምከር አለብን። እኔ ብሄድ ምን ችግር አለ? ጓደኞቼ ይዘው ሲቀመጡ እኔ ኮካኮላ ይዤ እቀመጣለሁ ወይ ሚሪንዳ ይዤ እቀመጣለሁ። እንደዛ አይነት ነገር ስለሰማሁ ነው። ለምሳሌ እንደዚህ አይነት መጀመሪያ ዲነሩ ተሰብስባ አትውጣ። እነሱ መመሳሰል የለብንም። ሃይማኖት አይደለም። ሃይማኖትን ከሸበሁ የሚባለው ሃይማኖታዊ አይደለም። ሃይማኖታዊ ከሃይማኖት ጋር አይያዝም። አንተ እነሱ የልጅ በዓል ያከብራሉ አይደል? የልጅ ልደት አለ አይደል? ልደት ከሃይማኖት ጋር አይያዝም። ግን እኛም ልደት ማድረግ የለብንም። ተሸበሁን እነሱ የጀመሩትን ነገር አንቀበላቸው። በቃ በቃ ንስኩም ይሁን ምንም ይሁን ሹባው ما إلى ما يريبك ተው በቃ በጣም ያስጠላል። አስቀያሚ አካሄድ ነው የሚሄዱት። ወላሂ እነሱ አለማቸው ነው ጫፍ የደረሰ maximum በቃ life የሚሉት ነገር ነው። በቃ life ኣቸው እዚሁ ነው። ናም life ነው ለእነሱ life ኣቸው። እኛ ግን የሚገርም life አለን። የትኛው ዓለም? ጀነት ዓለም አለ። ስለዚህ ተቆጠቡ። እዚህ ያለው ቅጽበታዊ ደስታ ቅጽበት ናት። በቃ ቅጽበት። አንድ ቀን dinner ብለው ይወጣሉ፣ አለቀ። ከዛም በኋላ እድሜ ልክህን የለም። ሱፍን ትጠግበዋለህ ውጭ ላይ አሪፍ ቪዲዮ ምናምን ፎቶግራፍ ካለማ አይፈቀድም። ይሄ ከድሮ ጀምሮ ተነጋገርን ብለን ድሮ ጀምሮ ያለን ኢንሻአላህ ያ ደግሞ እንዳይሆን ተስፋችን ኢንሻአላህ ኢንሻአላህ ሁላችንም አንድ የሚያደርገን ነገር ይደረጋል ብለን ሁላችንም ተስፋ ተባባን አይደል ማለት ሌላ ነገር አይደለም። ሁላችንም አንድ አላህ የሚያደርግብን ነገር ይፈጠራል ብዬ ተስፋ አለኝ። ቪዲዮ አለበት ወይንም ደግሞ ፎቶግራፍ ቀጭቋ ምናምን በለጭ በለጭ የሚልበት ይሄ እንደዚህ አይነት አይፈቀድም አይፈቀድም። ፎቶን ሐራም ነው ካልክ አይፈቀድም። የትኛውም ቦታ ይሁን የግድ ጉድባይ ስለመሆን ነው ምንድነው ስለተባለ እኮ አይደለም። ካልሆነ አይሆንም በቃ አይደረግም። ያ ነገር መደረግ የለበትም። ባለፈው እንትኖችን ሲቀበል መሐመድ ናስር ምንድን ነበር ያለው? ፍሬሾን አቀባበል ሲደረግ ዳዋ ሲደረግ ምንድን ነበር ያለው? ፎቶግራፍ እንዳታነሱኝ አልፈቅድላችሁም ማለት። ከዚህ ከዳዒ ይሄን ከሰማ የሆነ ነገር መያዝ አለብህ። አንተ ጋር ከዳዒ አትሻልም አይደል? በቃ ያለ ነገር አለ። ቢያንስ ቢያንስ አንድ ነገር አለ። አንድ የሚያደርግ ነገር አለ። ምን አለማድረጉ አንድ አድርጋ ማድረጉ ግን ይበትናል። ማድረጉ ለኢስላም ምን አስተዋጽኦ አለ? ስንጠይቅ ሁላችሁ ለምሳሌ ፎቶግራፍ ቢቀር ምን ጉዳት አለ? ግን ጥቅም አለ። ጥቅም አለ ምን ሁላችንም አንድ ላይ ወደ አንድ አቅጣጫ እንሄድና ደዋውን ተካፍለን እንመለሳለን። ቢደረግ ምን ጥቅም አለ? ምንም ጥቅም የለም። ግን ምን አለ? የሚገርም ጉዳት አለው። ምን ጭቅጭቅ ያስነሳል። በቃ ቢያንስ በዛ እናወዳድ ነው። በቃ ቢቀር እስላሙ ላይ ምን ተጽዕኖ አለው? ቢቀር የለውም። በቃ ይሄንን አስቡና በአእምሯችሁ ይሄን እንጂ የሆነ የጭቅጭቅ እንትን መድረክ አታድርጉት። በቃ ወይንም ደግሞ እቺ መስአላ ሆነ ነገር ውስጥ አትክተቷል። እናንተ ይሄን አስቡ። እኔ ልንገራችሁ፣ ወላሂ ስም ወላሂ ፎቶግራፍ የሚነሳ ከሆነ አልሄድም። በቃ አለቀ። ይሄ ነው። ግን ልጆችም አሉ የማይሄዱ ልጆች ማለት ሱናስ ጠንካራ የሆነ ሰው ያልሄድም ሊል ይችላል። አንዳንዱ በግርግር ሊሄድ ይችላል። በግርግር ይሄድ እነዚህ ልጆች ለምን ይቀር ባይደረግ የምናገኘው ጥቅም ቢደረግ የምናገኝ የሚደርስብን ጉዳት ይህንን ማመዛዘን መቻል ሸሪዓ እንደዚህ ነው። በጣም በጣም ጥሩ አንድነትን ያመጣል። ይኸው አሁን አንድ ነገር አለ። ይሄን ነገር ብዙ ነገር ላይ ይጠቀሙታል። ወላሂ ዑለማዎች ዑለማዎች አንድነትን ለማጠንከር ነው። ለምሳሌ አንተ ቢድዓ አንድ ሰው ቢድዓ ይሰራ ይሄንኛው ቢድዓ ይሰራ ሁለቱ ልጆች ተከራከሩ እንበል። አንድ ለመሆን ቢድዓውን ቢተው ያንን ቢድዓ ቢተው ቢተውት እስላሙ ላይ ምን ጉዳት አለው? ቢደረግ ምን ጥቅም አለው? ቢደረግ ግን ምን ጉዳት ያመጣል? ሁለቱን ይበተናቸዋል። ባይደረግ አይጎዱም፣ ግን ይጠቀማሉ። ምን ወንድማማችነት ዋጅብ ነው። ሙክተለፍ ፊህ ሰርተህ ከምትለያይ ወንድማማችነትን ማጠንከር አይወጅብም? ሱና ትተህ ዋጅብን መስራት እኮ ነው እንደው የሚቀደመው። እንኳን ጭቅጭቅ ያለበትን ሰርተህ ወንድም ከመበታተል ተሳሃዳ አቅሉላህ በአቅል ራሱ ለምሳሌ ጀነራል ስንወስደው ወይም እንደ አጠቃላይ ስንወስደው ይህን ነገር ለምሳሌ እንደ አጠቃላይ የሚደረግ የለበትም። ስለዚህ ሀሳብ ለምሳሌ ሰው አንድ ሰው ደግሞ በፍላጎቱ ደግሞ ካሜራ ይዞ ሊያደርግ ይችላል። ማለት እንደዛማ ላይታሰብ ይችላል። እንደነዚህ አይነት condition ኦች ቢኖሩ የማይመች ነገርና እንደዚህ የሚያደርጉ ሰርቆ ቢቀርጹ ራሱ እኮ ችግር የለም። ሰርቆ ሰርቆ ፈርቀው ተቀረጹ አሉ። ኡሰይሚንን አሁን ሰርቀው ፈርቀው ፈርቀው ቀርጸዋቸው በቪዲዮ ሲዲ አለ ይለቀቃል። ይሄ ኡሰይሚን በፎቶ በቪዲዮ ታይቷል ይላል። ኡሰይሚን አንተ ይህን ሁሉ እድሜያቸውን እስከሚሞቱ ድረስ 12 እና 13 ቪዲዮ ብቻ ነው ያላቸው። ይህን ሁሉ እድሜ ልካቸውን ሳዑዲ አረቢያ አይደለም እስከ እንትና ዋሽንግተን ድረስ ሄደው ዳዕዋ ሲያደርጉ እስከ ቦስተን ድረስ ሄደው ዳዕዋ ሲያደርጉ የተወሰነ ቪዲዮ ነው ያለው። ለምን ብቻ ሆነ? ይህን ሁሉ እድሜ ልካቸውን ያን ሁሉ ዑለማ ሲያፈሩ ይህን ሁሉ ዳኢ ሲያፈሩ ለምን አልተበተንም? የለም እነ ሼኹ አልባኒ ፎቶቸው ኢንተርኔት ብትገቡ አታገኙትም፣ ታገኛላችሁ። ግን ፈቅደው ነው አይደለም፣ ተሰርቶ ነው። እነ ዑሰይሚ እነ ፈቃረ ስንት እነ እብኑ ባዝ ራሱ አሉ። እብኑ ባዝ ራሱ አተፍሲር የሚል ኪታብ አላቸው። ራሱ በተፍሲር ላይ ያወጡት የራሱ ኪታብ አለ። ፈትዋ ይሰጡ ከልክለዋል። ግን ቪዲዮዎቸውን ኢንተርኔት እንትን ዩቲዩብ ብትገባ አታገኝም። ታገኘዋለህ። ምን ተሰርቆ ነው ይችግራል። ተሰርቆ የምትደረገው ነገር ላቱ ሰዓል አትጠየቅም። በዚህ ማንንም ያድርግ ማንንም ያድርግ። ግን በግልጽ በፕሮግራም ተይዞ አንተን እንደዚህ እያደረገ ከሆነ እዛ ቦታ ላይ ቢያንስ መናገር ማስተማር መቻል አለ። ሀታ እኮ ከብሌት ጋር ውጣ ተብላለ ምን የምታደርገው ነገር አለ። የምታስተምር ከሆነ ይህንን በላቸው። የሶስትን ያራቀን የሚለውን ነገር ተወውና ዳዕዋ እንውጣ ካሉት ከብሌቶች ጋር ወጥተህ የምትመልሳቸው ከሆነ የምትሄድበት ነገር አለ። ችግር የለም። አሁንም በዋና በፕሮግራም ደረጃ አይሁን እንጂ ውስጥ ላይ የሰረቀ ቢቀርፍ ይላል አይደል? ስንት ቦታ ትንቀሳቀሳለህ? ያ ተጠየቀ። ተባባናል። ወንድማማችነት ምንድን ነው? ዋጅብ ዋጅብ ዋጅብ ዋጅብ ሱና የሚያጨቃጭቅ ከሆነ ምን ታደርገዋለህ? ትቶውና ወንድሞች መካከል ለምሳሌ ስምንት አያሩ ሀያቱ ይሰገድ እየተባለ ጭቅጭቅ የሚነሳ ከሆነ ትቶውና ለእክትላፉ ስትል ምን ታደርጋለህ? ሀያቱ ይሰገድ በቃ በጣም እንትን ወንድማማችን ብትንትኑን የሚያወጣ ከሆነ ትተዋለህ። ስምንት ይሰገድ ሀያቱ ስምንት ይሰገድ ሀያቱ ሁለቱም አለ ታቢት ነው። ሁለቱም ሁለቱም ታቢት ነው። ስምንት ይሰገድ አውላ ነው። ግን እዚህ ላይ ተጨቃጭቃን ወንድማማችነትን የምትበትን ከሆነ ይቅር በቃ ነው ይቅር። እንደውም ተውን ተወው በቃ እስከዚህ ደረጃ እኮ ነው የሚደረሰው ለምን ዋናው ይሄንኛው ይቀደማል። እንኳን ሙክተለፍ ፊ ቪዲዮ ማለትና እንትን እንትን ማለት እኮ ዑለማዎች ብጥስጥሱን ያወጡት እኮ ነው። ሸኹል አልባኒ እኔ ፈረንጅ ነኝ ጸጉሬ ቀይ ነው ምን ይሰራል ይላል። ፈትዋ ሲሰጡ ምንድነው በሬዲዮ ነው የሚሰጡት ሁሉ ሁልጊዜ ሙባሸረተን አለል ሀዋ በሬዲዮ ይሰጣሉ። ስልክ ይደወላቸዋል። ለምን በቪዲዮ አናየውትም? እኛ ቪዲዮ ካልሆነ እኮ ደስ አይለንም አሉ። ቪዲዮ ስለለመዱ ነው። በአሁን ዘመን ቪዲዮ ስለተለቀቀበት አንድ ሰው በድምፅ ካሴት አይሰማም። ቪዲዮ ነው በጣም የሚያዳምጠው። ስለዚህ ምን አሉ? እኔ ፈረንጅ ነኝ ጸጉሬም ቀይ ነው። በቃ ምን ያደርግልሻል? አየሽኝ አላየሽኝ? ዋናው አንቺ እውነት የዕልም ናፍቆት ካለች ድምፅህን ስሚና ውሰጂ መልእክቱን አሏት። ይህን ነገር አጅላ አልዑለማዎች ይህንን ነገር ትተውታል። ብንቱ ምን ችግር ረበል በጣም እጅግ በጣም ምን ለማለት የሚቀደም አንቺ አምሯችሁ